بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أحبتي في الله ወንድሞቼ እህቶቼ ልጆቼ እናት አባቶቼ በያላችሁበት ሆናችሁ የአፍሪካ ቲቪን የምትከታተሉ ሁሉ ምርጥ ምክሮች ለእህቶች በሚል ርዕስ ጀምሬ አንዳንድ ጊዜ እናቶችንም የሚመለከት ሌላ ጊዜ ደግሞ ልጆችን የሚመለከት ሌላ ጊዜ ደግሞ ሚስቶችን የሚነካካ ነገሮች እያነሳው ከእናንተ ጋር እየተወያየው ነው ያለሁት። ሁሉ አስቀድሜ አሰላሙ አለይኩም ወራህመቱላሂ ወበረካቱ እላለሁ። ዛሬ የማነሳው ሴትነት ነውር አይደለም። ሴትነት ክብር ነው። ሴትነት ማዕረግ ነው። ሴትነት እናትነት ነው። ሴትነት ሚስት ማለት ነው። ሴትነት ማለት ልጅ ማለት ነው እና በፍጹም በኢስላም <clears throat> ከፍተኛ ቦታ የተሰጠው ነው። ግን ሴትና ወንድ ተመሳሳይ ናቸው? አረ አይደሉም። ሴትና ወንድ ሙሉ በሙሉ ወንድ ማለት ሴት ማለት ነው፣ ሴት ማለት ወንድ ማለት ነው አይደለም። ሴትና ወንድ የሚለያዩባቸው መሰረታዊ ነገሮች ኢስላም የለየበትን ቦታ እናያለን። በተለያዩ ትምህርቶች ላይ ባለፉት ነካክቻለሁ። ዛሬ ግን በዋነኝነት በርዕስ ይዤ በይነ ዘከሪ ወልኡንሳ በኢስላም የተሰጠው ክፍተት ምንድን ነው ነው። እንግዲህ የባዮሎጂ መምህር አይደለሁም፣ የሃይማኖት መምህር ነኝ። ግን ያ ማለት መሰረታዊ ነገሮችን አላውቅም ማለት አይደለም። ወንድና ሴት ሰውነታቸውን ብናይ መቼስ ከሰውነት ነው ምንነሳው አይደል? ከአካል ነው ምንነሳው። አካላችንን ብናይ ወንድና ሴት አንድ አይደለም። መንታ ሆኖ መንትያ ሆኖ ቢወለዱ ወንድና ሴት ወንድ የራሱ ቅርጽ አለው፣ ሴት የራሷ ቅርጽ አላት። ከዚህ እውነታ በመነሳት ደግሞ ከሚቀጥለው ህይወታቸውም ላይ ይሄው ነገር ቀጥሎ ይሄዳል። ሴት ልጅ ታረግዛለች፣ ሴት ልጅ ትወልዳለች። ትወልዳለች መውለድ፣ ማርገዝ፣ መሸከም ያልነበረን ነገር ሩህ ተዘርቶበት ተንቀሳቅሶ ልውጣ ደርሻለሁ ብሎ ወጥቶ በከሷው ሰውነት ከሰው ሰው ወጥቶ አጥብታ እንዴት እንደሚበላ እንዴት እንደሚጠጣ እዚህ ዓለም ላይ እንዴት እንደሚኖር አስተምራ ትቀጥላለች። ይሄ ነው በዚህ ነው እንግዲህ ትውልዱ እየቀጠለ ያለው። ሴት ለዚህ መሰረታዊ ጉዳይ ዋና ነች። ለማስረገዝ ወንድ ወሳኝ ነው። አዎ፣ ግን የወንድን ሰዓትና የእሷን ነገር ሲተመልከቱ እሷ ወዳም አፍቅራም ይሁን ተገዳም ይሁን ተደፈረች፣ ተገና ግንኙነት ፈጸመች፣ ከዚያ ዘሩ ወደ እሷ ተላለፈ። ይሄ ዘር እሷ ጋር በኃላፊነት በአማና ተጠብቆ ተንከባክቦ እሷ ስትንከባለል ስትሸክም ስትወጣ ስትወርድ፣ ግን እሱ በዓለሙ ውስጥ ላይ ቁጭ ብሎ ራሱን መቻል ሲጀምር ለብቻው መኖር አየሩን መቋቋም ሲደርስ እንዲወልድ የሚያደርግ ሰውነት አላህ አስችሎ ነው የፈጠራት። ወንድ ይህን ነገር አይችልም። ለዚህ ነው እንግዲህ ወንዶች ወደ ሴቶች መቀየር ወንጀል ነው። ያን ማሰባቸው የመመሳሰል ራሱ ሙከራ ማድረጋቸው ስህተት ነው። ሴቶችም ወንድ እንሁን ማለታቸው ልክ እንደዚሁ ሴት ልጅ የወንድ ስራ ልትሰራ አትችልም። ሴት ማስረገዝ አትችልም። ሴት ለሴት ለራሳቸው የሆነ ዝም ብሎ ለስሜታቸው ምናምን ሊሞክሩ ይችሉ ይሆናል። የማይሰራ ነገር የለምና ሲሐቅ ይባላል። ወንድ ለወንድ ሊዋጥ ይባላል። ይሄ ግብረ ሰዶሙ። ሴት ለሴት ደግሞ ሲሐቅ ይባላል። ሴት ለሴት ይሞክራል ብሎ እኮ ማንም አያሰብም ነበር። አሁን ግን ብዙ ተወራ፣ ብዙ ነው እየተባለ ያለው። እኛ እዚህ ውስጥ የተጨማለቀ ቦታ ውስጥ ብዙም አናወራም ግን ሴት ልጅ በምንም መልኩ ብላ ሴት ልጅ ተመሳሳይ ሴት ልጅ ልታስረግዝ አትችልም። ወንድ መውለድ እንደማይችል ሁሉ ወንድ ማርገዝ እንደማይችል ሁሉ ወንድ ማጥባት እንደማይችል ሁሉ ሴት ልጅም ማስረገዝ ማስወለድ አትችልም። ስለዚህ በዚህ ላይ ለምን ተለያየን? አንዳንዱ ሴት ልጅ ለምን ጺም የላትም ይለኛል። አንተ ለምን ጡት የለህም? ለምን እንደ ሴት መፍረጥ የሚችል ጡት ያው እንትን ወተት ያለው ጡት ለምን የለህም? አንዱ ጾታ ሌላውን ጾታ ልምሰል ማለት ከአላህ ጋር መጋጨት ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም የረገሙት። ለዓነ አላሁ ሙተሸቢሂነ ቢኒሳ ወልሙተሸቢሃት ብርጃል ሴት ሆነው በወንዶች ለመመሳሰል የሚሞክሩ ሴቶችን አላህ ለዓና ያወርድላ ያወርድባቸው። እነዚህ ሴታ ሴቶች ወንዶችንም እንደዚሁም ረገሟቸው። ወንዳ ወንድ ሴቶችንም እንዲሁ ከዚህ የእስላም ህግ በጣም መሰረታዊ ነገሮችን ይሄንን መሰረት አድርጎ ነው የሚያስገድዳቸው። ወንድ ሴትን ልጅ አስረግዞ ብቻ መሄድ ሳይሆን ዘሩን እሷ ጋር ካስቀመጠበት ጀምሮ ልጁ ከእሷ እስከሚወጣ ድረስ ከእሷ እስከሚለቃ ድረስ የእሱ ኃላፊነት ነው። ከዚያ በኋላ ከዚያ በኋላማ እሷም የለችበት። አሁን ከመቶ ዘጠና አምስቱን እሷ ነው የምትይዘው፣ እሱ ግን አምስት በመቶውን ብቻ እንዳይርባት፣ እንዳይጠማት፣ እንዳትታረዝ እናቲቱን መከደም አለበት ነው። ከሷ እትብት ከተቆረጠ በኋላማ እሱን ነው የሚመለከተው። አያችሁ አላህ እንዴት እንዳስገደደው። አንዳንድ ጊዜ በቃ ሴቶቹን ማስረገዝ ብቻ እንጂ የወንድ ሌላ ኃላፊነት የሌለው ይሄ እንስሳ ባህሪ ነው። አስረገዝክ፣ ከዚያ አማናህን ያስቀመጥክበት ቦታ እስከሚርም እስከምትረከብ ድረስ የአማናህን መጠበቅ አለብህ። እንደ አንተ አንድ ኬሻ ወርቅ ቤትህ ቢኖር ትንከባከበው ይል እንዴ? ከወርቅ የበለጠ እኮ ነው ታዲያ እሷ ጋር ያስቀመጥከው። እሷ ለምንድን ነው የማትንከባከባት? በዚህ የተነሳ ወንድና ሴት ገና ካፈጣጠራቸው ከአካላቸው በመነሳት ራሱ የተለያየ ነው። ሁለተኛው ሴትን ልጅ የትዳሩን ዋነኛ ኃላፊነት አልሰጥም ለሷ። የትዳሩ ኃላፊነት ዋናው ምን መሰላችሁ? ኒካህ ታሰር አይደል? ሲታሰር እሷም ተስማምታ እሱም ተስማምተው የእሷ ቤተሰብ ባለበት እሱም ሚዜዎቹ፣ ጓደኞቹ፣ ዘመዶቹ ባሉበት ኒካህ ይታሰራል። ከዚያ በኋላ መኖር ሲጀመር የኑሮ ሳንካዎች ይፈጠራሉ። አንዳንዱ ውሃ ቀጠለ ብሎ ይጣላል። አንዳንዱ ደግሞ እውነትም መጣላት ባለባቸው ነገር ሊጣሉ ይችላሉ። አልፈለገችውም ትጠላዋለች። በቃ ለምን አትፈልገውም? ማአት ነገር አለ ማትፈልግበት፣ አይመችም። በቃ እንኳን እሱ ጋር ለመኖር አይደለም ጉርብትና የማይፈለግ ወንድ ሊሆን ይችላል። ግን ያው ሰው አታሎ ያስገባታል። በቃ ጥሩ ልጅ ነው፣ የጥሩ ቤተሰብ ነው። ወይ ገንዘቡን አይታ፣ ወይ መልኩን ቁመናውን አይታ፣ መኪናውን አይታ ትገባለች። ስትገባ ያ ረቢ እስር ቤት ነው አውጡ ትላለች፣ ወይስ ይጠላታል? የዚህንን የዚህ የጥላቻን የልዩነቱን መፍትሄ በማን እጅ አደረገው? አላህ በወንድ እጅ አደረገው። ለምን? እዚህ ላይ እንግዲህ ሴቶች ሲፈጠሩ ተፈጥሯቸው ችኩሎች ናቸው። ሲያዝኑም ተሎ ነው፣ ሲጠሉም ተሎ ነው ይላሉ። እኔ ኪታብ ያለውን ነው እንጂ ሴቱኝ ሞክሬው አይደለም። ይህን ታውቃላችሁ፣ ግን ራሳችሁን ታውቃላችሁ። አንዳንዶቹማ ወይ ፍች በእኛ እጅ ቢሆን ኑሮ በቀን ሰባት ጊዜ ነበር የምንፈታው እንጂ በየቀኑ አንዳንድማ ይሄማ በቃ ተራ ነገር ነው ነው የሚሉት። ምሳ እመጣለሁ ብሎ ካልመጣ እዚያው ኒካሁን አስረክቦ ነበረ። ማታ እንተኛ አሁን ብየው ትንሽ ከዘገየ እፈታው ነበረ፣ ግን ምን ይሆናል በእጅ አይደለም የሚሉ ሴቶች አሉ። ስለዚህ ፍች በወንዶች መሆኑ ትንሽ ረጋ ብለው ለመሸከም ለመዘግየት ለመታገስ አቅም አላቸው። ሌላው ወንዶቹ እናሸንፋለን፣ ጉልበት አለን፣ የበላይንን ብለው ስለሚያስቡ ተሎ እርምጃ ለመውሰድ አይቸኩሉም። ሴቶቹ ግን ያለ የሌለ ጉልበታቸውን ሊጠቀሙ ይችሉት የነበረው ፍች ላይ ነበረ። እንኳንም አላህ በእነሱ እጅ አላደረገ ይላሉ። ግን ፍች በሴት እጅ የማይሆንበት ጊዜ እኮ ሁልጊዜ አይደለም። ሴት እኮ ልጅ የምትፈታበት ጊዜ እኮ አለ። ሁልዕ የሚባል ነገር አለ። ሁልዕ ማለት ገንዘብ ከፍሎ መፈታት። በቃ እምቢ ካለ ሰውየው አልፈታም ካለ ትሄዳለች ሸሪያ ፍርድ ቤት አትፈቱ ትላለች። ይጠየቃል። እኔ አልፈታም ካለ በቃ ገንዘቡ መለሽለትና ፍታት ይባላል። አልፈለገችም። እሱ ተመችተዋለች፣ እሱ አልተመቻትም። ልትኖር አትገደድም። ባይሆን ያወጣውን ወጪ ትመልሻለች። ምክንያቱም ትሆኝኛለች ብሎ ነበር ያገባው። አክስረሸዋል፣ ወርቅ አልብሷል፣ መህር ከፍሏል። ይሄንን ልትመልሽ ይገባሻል ተብላ መላ طيب እሷን ሲፈታት ለምን አይከፍላትም? እሷንማ ገና ሳይከፍላት አይደል ሳይፈታት አይደል የከፈላት መህር ሰጥቷት የለም አልብሶ አጉርሶ አይደል ያስቀመጣት አልሆነችውም። እኔ ሁሉ ወጪ እያወጣሁ መኖር አልችልም፣ በቃ ፈታለሁ ካለ አትመልስለትም፣ ይዛ ትሄዳለች። አንዳንድ ሴቶች እኮ አሁን በተለይ የኢትዮጵያ ህግ የቤተሰብ ህግ ዝም ብሎ ሁለት አመት ሶስት አመት አብረሽ ከተቀመጥሽ ግማሽ ትካፋ ያለሽ ሲሏቸው አንዳንዶቹ እንደዚህ ያለ ጀምረዋል አሉ አንዱ ጋር አንዱ ሀብታም ጋር ጠጋ ብለው ይቀመጣሉ አንድ ሶስት አመት አራት አመት ይቀመጡና መቶ ሺህ ሁለት መቶ ሺህ ተገላግለው ይወጣሉ እንደገና ደግሞ ሌላ አይፈልጉና እንደዚሁ ሁለት መቶ ሺህ ሶስት መቶ ሺህ ይገላገላሉ በቃ ሳኪን ክልክል ነው ይሄ ያልሰራሽበትን ምንም አስተዋጽኦ ያላደረግሽበትን በሚስትነት ብቻ ከገንዘቡ በኋላ ስለመጣሽ አንቺ ባለሀብት አይደለሽም። ይሄ ልታስቡበት ይገባል። ያው ይመጣል፣ መስአላውን እናየዋለን በዝርዝር። ሁለተኛው የሴት ልጅ ምስክር የማይሆንበት ቦታ አለ። ወንድ የትኛውም ቦታ ላይ ምስክር ይሆናል እላ ሴት ብቻ የምትመሰክርበት ነገር ላይ ካልሆነ በስተቀር። ለምሳሌ የሴት ልጅ ወር አበባ መጥቷል አልመጣም ሴት ልጅ ልጃገረድ ናት አይደለችም፣ ሴት ልጅ ገሌንና ገሊትን አጥብታለች አላጠባችም። እነዚህ እነዚህ አይነት ምስክሮች ሴት ብቻ እንጂ ወንድ አይመሰክርም። ሌላው ደግሞ የግድያ የጥቃት የምናምን ወንጀል ላይ ትላልቅ ወንጀሎች ላይ ሴት አትመሰክርም። ሴትን በዚህ ጉዳይ ላይ ማስገባት አይፈልግም ኢስላም ምክንያቱም ያለፈው ኃላፊ ያለው ኃላፊነት ከዚህ በስተጀርባ ያለው ሪስኩ በጣም ከባድ ስለሆነ ከሀገር መባረር ሁሉ ሊኖር ይችላል። መደባባት፣ መፈነካከት ሁሉ ይኖራል። መጠቃቃት ይኖራል። ስለዚህ ሴት ልጅ እዚህ ውስጥ እንድትገባ አይፈልጋትም አላህ። ሌላ ወንዱ ይህንን ኃላፊነት ይውሰድ ነው የሚጋድለው እሱ ስለሆነ ሴቶችም በትክክል ለምሳሌ አካሉ ብጥስጥስ ያለ ጀናዛ አይተሽ መስክሪ ብትላት አሁን በዓለም ላይ የሚደረጉትን ጥቃቶችና ምናምን አይታ ተከታትላ ይህንን ሁይ ትረሳለች። በጣም ድንጉጥ እኮ ናቸው ሴቶቹ። ለዚህ ነው የሚለው ኪታቡ እንጂ ሌላ ገንዘብ ላይ ውድ እንትን ላይ ኒካህ ላይ ምናምን ላይ ልትሆን ትችላለች። እሷ ምስክር ልትሆን ትችላለች። ፍች ላይ፣ ጋብቻ ላይ፣ ብድር ላይ ምስክር ትሆናለች። ወስተሽሂዱ ሸሂደይን ሚን ሪጃሊኩም ሁለት ወንድ ሰዎችን አስመስክሩ አለ። ፈኢን ለም የኩና ረጁለይኒ ፈረጁሉ ወምርአታን ሁለት ወንዶች ካልተገኙ አንድ ወንድና ሁለት ሴቶችን ልታስመሰክሩ ትችላላችሁ ብሎ አላህ سبحانه وتعالى በምስክርነት ላይ ትንሽ ወንዶች ለየት የሚሉበት ነገር አለ ብሎናል። የፖለቲካና የአስተዳደር ጉዳይ ላይም የፖለቲካና የአስተዳደር ጉዳይ ላይ ወንዶቹ በየትኛውም ቦታ ኃላፊነት ወስደው መምራት አለባቸው። የሚመጣውን risk ሁሉ ኃላፊነቱን መወጣት አለባቸው። መታሰርም ማሰርም መደባደብም መግደልም መገደልም ካለበት ወንድ ነው። ይህን አገር መምራት፣ ድንበር መጠበቅ ይህ የወንድ ነው። የሴት ልጅ ሰውነት አይችለውም። ለምሳሌ አሁን ኢትዮጵያ ውስጥ ዙሪያውን የነበረው ጦርነት ላይ ብናይ ባለፈው በእኛ ዘመን እንኳን በዚህ ባለፉት አርባ ዓመት ውስጥ ያለውን ጦርነት ላይ ብናይ በረሃ ለበረሃ ነበር የነበረው። በረሃ ለበረሃ በነበረው ላይ ሴቶቹ እዚያ ቢሄዱ ማንም መጫወቻ ነው የሚሆኑት። በፍጹም በጣም ከባድ ነው። ያ ማለት የትም ቦታ ላይ ሴቶቹ ኃላፊነት ሊወስዱና የአስተዳደር ቦታ ላይ ኃላፊነት ሊወጡ አይገባም ማለት አይደለም። ግን ከነሱ ጋር ሊመጣጠን የሚችል እንትን ያስፈልጋል። ለምሳሌ መማር ማስተማር ላይ፣ ሕክምና ላይ፣ የጽህፈት ቤት ስራዎች ላይ እንደዚህ ያሉ ነገሮች ላይ ሴቶችም ሊሰሩ ይችላሉ፣ ኃላፊነት ሊወስዱ ይችላሉ። ነገር ግን ቦምብ በጎና በጎኗ ተሸክማ በጀርባዋ ታንኪ እንትን ብላ ምናምን መሄድ በጣም ከባድ ነው። እንደዚህ ያሉ ነገሩ ላይ እንግዲህ ከአቅም በላይ ሆኖ ካልሆነ በስተቀር መሳተፍ እንደሌላባቸው ነው እስላም የሚመክረው። በውርስ ላይ ውርስ ላይ ወንድና ሴት አንድ የሚሆኑበት ጊዜ አለ። ወንድ የሚወስደውን አይነት ሴት የምትወስድበት ጊዜ አለ። የወንዱን ድርሻ ግማሽ የምትወስድበት ጊዜ አለ። ከወንድ የሚበልጥ ውርስ የምትወስድበትም ጊዜ አለ። እንዲያውም ወንዱ ወርሶ እንትን ሳይወርስ ሴቷ ብቻ የምትወርስበት ጊዜ አለ። እዚህ ላይም ከወንድና ከሴቶች መካከል ልዩነቶች አሉ። ይህንንም ማወቅ ያስፈልጋል። ቤተሰብን በማስተዳደርም በኩል በኃላፊነት በመጠየቅም በኩል ወንድ ነው የበለጠ የሚጠየቀው። ቀለብ ልጆቹ ልጆች ወልደዋል ሁለት አባትና እናት መቀለብ ያለበት ወንድ ነው አባት ነው አባትና ልጅ አባትና እናት ሆነው ልጅ እያሳደጉ ነው ያሉት ልጅ ይታመማል ማሳከም ያለበት ልጅ ትምህርት ይፈልጋል ማስተማር ያለበት ሁሉ በሱ ላይ ነው ያለበት ኃላፊነት ችግር ከደረሰባቸው እሱ ነው መንከባከብ ያለበት ይሄ ማለት ሴቷ ባላት አቅም ባላት ምቾት አትርዳ ማለት አይደለም ገንዘብ ካላት እሱ ከሌለው ልትረዳ ይገባል። ለልጆቿ ያላረገችው ለማን ታደርገዋለች? ነገር ግን በዋነኝነት በኃላፊነት እሷ ልትጠየቅ አይገባትም። አባት ነው። አባት ከሞተ፣ አባት ከተቸገረ፣ አባት እንትን ካለ የአባት ዘመዶች ናቸው መሸፈን ያለባቸው። አሁን ግን የለም። አሁን በጣም ነገሮቹ ተቃይረው ሴቶችም ከአቅማቸው በላይ የሆነ ኃላፊነት ወስደው ከሴትነት ወጥተው በቃ የቀን ሰራተኛ መስለው ስንት ቁም ነገር መስራት የነበረባቸው ሴቶች ለስንት ሁኔታ ሊበቁ የሚችሉ ሴቶች በሽተኛ የስኳር የጨጓራ የደም ብዛት በሽተኛ ሆኖ የቀሩ ማአት አሉ ብዙ ወንዶች ደግሞ በሴቶች ላይ እንዲጀምራችሁ እንዲያው አሳድጉ ምን ፈለጋችሁ እንጂ ያዙ ይሄን ፈለጋችሁ ውሰዱ እያሉ ለሴቶቹ ብቻ ኃላፊነትን በመተው ቁጭ ብለው ጫታቸውን የሚቅሙ እንትናቸውን ጋቢያቸውን ወደ ላይ ሰብስበው አገር ለአገር የሚዞሩ በልጆች ኃላፊነት እሷ የምትንገላታ ጠዋት ማታ በዚህ ህክምናቸው፣ በዚህ ትምህርት ቤታቸው፣ በዚህ ቀለባቸው፣ ልብሳቸው፣ ጉርሳቸው፣ ህክምናቸው አይመለከተውም እሱ። አንዳንዱማ አድራሻውን አጥፍቶ ዝም ብሎ የሚተኛል አሉ። ሱብሃንአላህ። ግን በኢስላም ወንድና ሴት ቤተሰብን በመምራት እኩል አይደሉም። እሷ እሱ ነው ተጠያቂው፣ እሱ ነው በይበልጥ ኃላፊነት ያለበት። እሷ ከተወለደ ከወለደች በኋላ ከእትብቷ ከተቆረጠ በኋላ ከተለየ በኋላ እሷ እንደው ያላትን የምታደርገውን ነገር ማድረግ ነው እንጂ ይህን ያህል በኃላፊነት ሊጠየቅ አይገባም። አብረው ተመካክረው አብረን ሰርተን እናሳድግ ብለው ምናምን የሚያደርጉት ነገር መቼስ አልከለክልም። ግን በኃላፊነት ልጆችሽን ጥለሽ ልጆችሽ እንዲህ ብሎ የሚከስ ህግ የለም በኢስላም። መቼ ሲቀር አንዳንድ ጊዜ እናትም ምንም ምንም በሌለበት የእሱ ቤተሰብም ምናምን በሌሉበት እሷ ብቻ በሆነችበት በተለይ አካባቢ ተራርቀው የሚጋቡ ሰዎች እሱ መሀል ላይ ሙትት ሲል በቃ እናቲቱ ብቻ ናት የምትቀረው። የእሷ ቤተሰቦች ደግሞ በተለይ በሆነ ነገር አርቀዋት ጠልተዋት ከሆነ የሚፈጠረው ውጥረት በጣም አደገኛ ነው የሚሆነው። ቢሆንም ግን መንግስት ቢኖር በተለይ የኢስላም አስተዳደር የሚያዝዘው እሷን አያስገድዳትም። አሁንም መንግስት ነው ኃላፊነት ወስዶ እኒህን ልጆች ሊያሳድጋቸው የሚገባው የሚለው ስለዚህ ቤተሰብ ኃላፊነት ላይ የወንድ ልጅ ኃላፊነት በጣም ከባድ ነው። ሶስተኛው እንትና ነው። ስድስተኛ ነጥብ ላይ የምናየውና ወይም ሌላው ወንድና ሴት የሚለያዩበት በስነ ስርዓቱ ነብዩ ሰለላሁ ዐለይሂ ወሰለም በዲናቸው ጉድለት ላይ አለ አቅላቸውም ጉድለት አለው ብለው ሴቶችን ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄ ፊ ሙስሊም ያለ ሐዲስ ነው እና የአቅል መጉደሉን ሲናገሩ ምን ነው አንድ አንድ የምስክር ሴት ላይ ሁለት ይሁኑ አንድ ወንድ ብቻውን ይበቃበት ላይ ሌላ ሴት ሁለት ይሁኑ አላሉም ወይ ይሄ ጎደሎ ማለት አይደለም ወይ አንድ ለሁለት ሆናችሁ ማለት አይደለም ወይ በሚል መልሰውላቸዋል የዲን መጉደሉንም በተመለከተ ወር አበባ ስትሆኑ ኒፋስ ስትሆኑ መች ትወልዳ መች ትሰግዳላችሁ ትሰግዳላችሁ በሚል ይህንን አስተምረዋል ይህንን ፊሶሒህ ያለ ሐዲስ ነው። ብዙዎቹ ይሄ ሐዲስ በጣም ያስቸግራል በሚል ይከራከራሉ። ኢማሙ ነወዊ ቀድ ይስተሽከሉ ማዕናሁ ወለይሰ ቢሙሽኪልን ይላሉ። ሰዎች ማዕናው ከባድ መስሏቸው ይህንን ከባድ ነው ይላሉ፣ ግን የሚከብድ አይደለም አሉ ነወዊ። ምንድን ነው ነው እያለ ሙሽኪል አይደለም የሚሉት ስትል ዲን፣ ኢማን፣ ኢስላም ሙሽተረክ ናቸው። ስለዚህ በሆነ ጊዜ ሶላት መንትያ ሆነው የተወለዱ ልጆች ለአቅመ አዳም የሚደርሱት በተመሳሳይ ሰሞን ቢሆን ሶላት ቢጀምሩ ወንድና ሴት ሆነው እሱ የሰገደው ሶላት ቢቆጠርና እሷ የሰገደችው ሶላት ቢቆጠር የእሱ ሶላት ነው የሚበልጠው። ለምን አምስት አውቃት አይደል የሚሰግዱ ሁሎችም? አዎ፣ ግን እሷ <coughs> በየወሩ አምስት ቀን ወይ ሶስት ቀን ወይ ሰባት ቀን አትሰግድም። ይሄ ማለት እኮ በሶላት ብዛት ራሱ ብናይ ይሄን ያህል ነው ማለታቸው ነው ነብዩ ሰለላሁ ዐለይሂ ወሰለም። ግን እንዲያው እውነቱ ከታየ ባስተሳሰብም አርቆ በማሰብ ነገሮችን ጠለቅ ብሎ በመመርመር በተለይ የችግር አይነቶችን መፍትሄ በማፈላለግ የወንዶቹን ያህል ሴቶቹ አላቸው። ሴቶቹ በትንሽ ነገር ተቆጥተው ወዲያው እርምጃ እንዲወሰድ አይታችሁ እንደሆነ ትዳር እኮ ሁልጊዜ ክርክር ሲፈጥሩ እሱ ልፍታሽ ምናምን አይልም። እንግዲህ እንዲህ ካልሆነማ ፍታኝ በቃ እንዲህ ካልሆነማ ልፍታሽ እኮ አይደለም ወንድ የሚለው እንዲህ ካልሆነማ ፍታኝ ነው። አንዳንዱ ጂን በቃ ፍታኛል ሻው ተይ አያልተውም ፍታኝ ፈትቼሻለሁ። ይሄ አንድ ማይሆንም ትላለች እሷ። ለምን መፈታታት ጨርሳለች። ምን ችግር አለው? ላ አለብህ። ሶስቱን ብዬሻለሁ። ይሄ ሁሉ የብዛት የሚታየው ሴቶቹ ላይ ነው። አላ ኩል ሐል ይሄ ሐዲስ ሶሒህ ሙስሊም ያለ ሐዲስ ነው። ማናው በጣም ከባድ ነው ብለው አንዳንድ ሰዎች በተለይ አሁኑ በዘመኑ ላይ እንዴ ስንት አሉ ሴቶች ከወንዶች የተሻሉ ከዘመኑ ወንድማ ዘመኑ ሴቶች አንሻልም ወይ ከሚሉ ሰዎች ጋር አያይዘው ሲያዩት በጣም የሚከብድ ይመስላል። ግን ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው መልስ የሰጡት ነገር ስላለ ብዙ አይከብደንም። ወንዶችና ሴቶች የሚለያዩባቸው ከዚህ ሌላም ብዙ ነገር ሊኖሩ ይችላሉ። ግን ለጊዜው እነዚህን ነው ያስኩት። በሌላ ጊዜ በሌላ ትምህርት እስከምንገናኝ ደህና ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። أصحاب الجنة الخضراء بهاء قصفنا من نسائمها الثمينة بني قومي إلى القرآن هبوا نعش أبدا قرونا آمنين نعش أبدا قرونا آمنين